الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه كبرنا كبرات الثالث وقت كتاتاوش بمولو السلام عليكم ورحمة الله وبركاته طيب ان شاء الله تعالى زاري او كبول المرام من ادله الاحكام ሐዲስ ቁጥር 4 ላይ ነው የምነሳው አይደል ማትን ይቀራል የተባለው ማን ነው ወይም ማናት فليتفضل او فتفضلي مشكورا حديث عبد الله بن عمر اراتنيو حديث بارك الله فيكم السلام عليكم ورحمه الله وبركاته وعليكم السلام ورحمه الله وبركاته أيوة. بسم الله والصلاة والسلام على رسول الله صلى الله عليه وسلم وعن عبد الله بن عمر رضي الله عنه قال قال رسول الله صلى الله عليه وسلم إذا كان الماء قلتين لم يحمل لم يحمل الخبث وفي لفظ لم لم ينجس أخرجه أربعة وصححه ابن خزيمة وابن حبان طيب <clears throat> عن عبد ابن عمر كعبد الله ابن عمر تزجب عن የሚል ቃል ተገባ አረበኛ ቃል ላይ ቀጥሎ ያለውን ከስራ ያስደርገዋል አብዱላህ ዳሏ ከስራ ልፎ ያደርገዋል وعن عبد الله وعن عبد الله አንልም አብዲ ነው የምንለው እሷን ተከትሎ ደግሞ ኢብኒ የሚለውም ቀጥሎ ዳሏ ስለሚከተል ኢብኒ ነው የምንለው ኢብነ ኢብኑ አንልም እዚህ ቦታ ላይ ማለት ነው አን በገባበት ሰዓት እንላቸው ቃለ አብዱላህ ከሆነ ግን ይቀየራል ዑመር የሚለው ደግሞ ያው በፈታ ነው የሚነበበው ቦታው ግን ከስራ ነበር ቦታ ላይ የሚነበበው ግን በፈታ ነው ይሄም ራሱን የቻለ ምክንያት አለው እናየዋለን ረዲየላሁ ዐንሁማ ነው የምንለው ማንና ማን ነው አማ ሁለት ነው የሚጠቁመው የሁለቱም ስራ አላህ ይወደዳቸው ነው አላህ ይወደድላቸው አብዱላህ ልጅየው ነው ዑመር አባትየው ናቸው ሁለቱም ሱሐቢ ናቸው ማለት ነው ለሁለቱም ዱአ እናደርግላቸዋለን انه قال عبد الله አለ ምን አለ قال رسول الله صلى الله عليه وسلم يا الله ملكتኛ አሉ አለ اذا كان الماء اذا كان الماء ውሃ ከሆነ ወይም በሚሆንበት ሰዓት ቁለተይን ሁለት ቁላ ከደረሰ ብዛቱ ሁለት ቁላ ከሆነ لم يحمل الخبث ቆሻሻን አይሸከምም አያት ቢጥሉበት አይቀበልም ማለት ነው ላ ወፊ لفظ ሊፈስረው ነው በሌላ አገላለጽ ወይም አባባል ለም ينجس አይነጀስም ማለት ነው አይሸከምም ማለት ቢገባበትም ሊነጅሰው አይችልም ውሃው ቁለተይንና ከዛ በላይ ከሆነ ያ ቆሻሻ የሚገባበት ውሃ ማለት ነው ከዛ በታች ከሆነ መፍሁሙ ምንድነው ጀሳል ይሸከማል ከሁለት ቁላ በታች ከሆነ ይሸከማል ወይም ይነጀሳል ማለት ነው ቁለተይንና ከዛ በላይ ከሆነ ግን አይሸከምም ማለትም አይነጀስም طيب አራቱ ዘግበውታል አቡ ዳውድ ትርሚዚ ነሳ ኢብኑ ማጀህ ማለት ነው ወሰሐሐሁ ኢብኑ ኹዘይማ ኢብኑ ኹዘይማ ጥሩ ሐዲስ ነው ሲሉም አስምረውበታል ወልሐኪሙ ይለኛል እኔ አንተ አልቀረህልኝም እሺ ሐኪምም እንደዚሁ ወብኑ ሒባን ኢብኑ ሒባንም አለ እንግዲህ ሐዲሱ በተለያየ መልኩ ተዘግቧል ሐዲሱን እጥራበ ሰነድ ያለው ብለው የሞከሩ ሰዎች አሉ ያጣጡት የሞከሩ አሉ ደረጃ الحديث የሐዲሱ ግን ዋናው ውጤት ሷሂህ ነው የምንለው ለምን በርካታዎች ሷሂህ ነው የሚለውን ተስማምተውበት ስለሄዱ አንዳንድ ሰዎች ጥራብ አለው ብለው ለማጣጣል ቢሞክሩም ዋናው ውጤቷ ቨሪ ሲወሰድ ሷሂህ ነው የሚለውን እንወስዳለን طيب ለያንዳንዱ ضعيف ነው ብለው የሞከሩ ሰዎች አሉ ለነሱ መልስ ተሰጥቷቸዋል በየቦታው ማለት ነው ابن تيميه رحمه الله ይሄን ሐዲስ አስመልክተው አክሰሩ አህሊ العلم የእውቀት ባለቤት አብዛኞቹ بالحديث ما በሐዲስ ጥልቅ እውቀት ያላቸው على انه حديث حسن ጥሩ ሐዲስ ነው ብለው ገልጸዋል ስለዚህ ወይحتج به ለመረጃ ሊያቀርቡትም የሚቻል ሐዲስ ነው ሲሉ አንዳንድ ጧል ላደረጉት ሰዎች መልስ ተሰጥቷቸዋል ወይም ሰጥተዋል ነው ሼኹ አልባኒም الحديث صحيح رواه الخمسة ብለዋል رواه الخمسة مع الدارمي والطحاوي والدارقطني والحاكم والبيهقي والطيالسي باسناد صحيح እነዚህ ሁሉ ዘግበውታልና ሐዲሱ صحيحነቱ ምንም አያጠያይቅም ብለዋል طيب ወደ ቃላት ነው የምንሄደው اذا كان الماء قلتين قلتين እንግዲህ አዲስ አበባ ተፍሲር ሁለት በርሜል እያሉ ተረጉማሉ አላየሃል የቀደም መግለጫ መስፈሪያ ነገር ነበር ካሁንም ስለዚህ ቁላተይን የሚለው ተስኒቱ ቁላ ለአንዷ ቁላ ይባላል ለሁለቱ ቁላተይን ይባላል ምን ማለት ነው ትልቅ ሸክላው ጋን እንደ ጋን ማለት ነው ጋን በሉት ወይ ምን ስራ በሉት አሁን ላይ በርሚል አገራችን ሰው የሚያውቀው ቀደም ግን ጁራ ነው የሚባለው አልከቢራ من الفخار ከሸክላ የሚሰራ እንደ ጋን ያለ ጋን ተቀላችሁ አይደል መቼም ቀላል አናመሳም እዚህ የቦርድ መደፍደፊያ እንበል እሺ ስለዚህ ቁለተይን من الفخار የሚሰራው ከሸክላ አለ ቂላልም ተብሏል ቂላል ቢከስቃፍም ለጀምዑ ማለት ነው ጀሙ ቂላል ለአንዱ ቁላ ለሁለቱ ቁለተይን ወይም ቁለታን ለብዙ ሲሆን ደግሞ ቂላል ይባላል ቂላል ምንድነው ብዙ ትባሉ እንስራዎች ማለት ነው طيب ምን ያህል የሚይዝ ነው ኢራቅ ሪጥል በሚባለው መስፈሪያ ነው 500 የሚይዝ ነው 500 ሪጥል የሚይዝ ነው ይሉታል ዙሮ ዙሮ በሷ ደግሞ አሁን ያመጡና ሪጥል ለኢራቅ የኢራቁ መስፈሪያ ደግሞ 90 ሚስቃል ይሉታል የሚያስመዝን ነው ይላሉ በሷ ሷ በሚባለው ያው ሰደቀተ ፍጥር በሚናወጣበት ማለት ነው መስፈሪያ ደግሞ 93 ነጥብ 75 ሷዕ የሚይዝ ነው አንድ ሷዕ ስንት ኪሎ ነው ሰደቀት ፍጥር ላይ አንድ ሷዕ ነው የሚከፈለው ስንት ኪሎ ነው አዳ ያው ምናገስ ስለሚያደናግሩ ሊከብዳቸው ይችላል ሁለት ከሩብ የሚሉ አሉ ሁለት ተኩል የሚሉ አሉ ሁለት ከ75 የሚሉም አሉ አስተማማይ ግን 3 ኪሎ ይሁን እያሉ ነው ስለቀ ፍጥር ላይ የምንከፍለው ማለት ነው እንግዲህ አንድ ሷ አንድ ሷ ስንት ሊሆን ነው ሁለት ተኩል ነው በቃ 75 ምን ተሆነ ያ ከሆነ አሁን ርዝ العراقي 90 مثقالا ነው ወቢሷ በሷ የሆነ እንደው የቁለታን ማለት 9375 ሷ ነው እያለን ነው ይሄን እንግዲህ በዘመናዊ እንትን መውሰድ ይቻላል ጎግል ብገቡ ይሰጣቸዋል طيب ይሄን ያክል ከበዛ ውሃው لم يحمل الخبث حمله يحمله حمل ضرب يضرب በሚለው እንትን መስፈሪያ ምን ሄደው ወይም ቃላቱን ማለት ነው ለም يحمل ለም ከገባ አፍራሽ ነው حمل ገዘማ ነው ወይም ተሸከመ ማለት ነው ከላይ ለሚሸከሙም በሆዷ ለምታረግዘውም ሐመለት ምን ነው አይደል ሐመለ ተሸከመ ለም ሲገባ አፍራሽ ይገባል ምን ይሆናል ለም يحمل الخبث ስንል ቆሻሻን አይቀበልም ማለት ያው አይነጀስም ማለት ነው ብለናል خبث ማለት خبث يخبث من باب كرم ነው ከሩመ የክሩም እንደምንለው خبث يخبث ቆሸሸ ይቆሻል ማለት ማለት ነው አላየሃል ዲዱ ጧበ ነው ጧበ ለሚያምረው ነገር ነው ለሚቆሸው ነገር ደግሞ ከቡት እንላለን ነው ከበት ማለት ነጃሰተል ሐቂቂያ ማለት ነው እርግጠኛ ትክክለኛ የሆነ ነጃሳ ወይም ቆሻሻ ማለት ነው ሌላው ሪዋ ለሚንጁስ ብሎናል ነጂሰ የንጀሱ ነጂሰ ሸዩ የንጀሱ ነጀሰን እንላለን አሊማ ያዕለሙ ዒልመን እንደምንለው طيب ወይም ደግሞ ነጀሰ የንጅሱ ነሰረን ሱሩም አለ ብሏል ነጀሰ ነጂሰ የንጀሱ እንደገና ነጀሰ የንጁሱ እንለዋለን ያው ግራመሩን አልፎ አልፎ ለመንካት ያክል ነው ለም የገባበት ቃላት በደንብ እንዲገባችሁ ቁርአን ላይ ብዙ ተርጓሚዎች ይሳሳታሉ የለም ማዕና ስላልገባቸው ማለት ነው ለም የሊድ ወለም ይውለድ የምትፈስሩትን በሆዳቸው ያዙስ አሁን ፈስሩ ብላችሁ የምትፈስሩትን ማለት ነው ለም የሊድ ወለም ይውለድ ለም የሊድ አልወለደም ነው የምንለው ወለም ይውለድ አልተወለደም ነው እንጂ አይወልድም አይወለድም እንዳትሉ ምክንያቱም ለም የምትለው ቃላት በአረበኛው ቋንቋ ለም حرف نفي وجزم وقلب እዚህ ጋር ወከልብን ለም የምትለው አፍራሽ ቃል ነች የገባችበትን ቃል በስኩን እንዲነበብ ታደርገዋለች የወደፊት ትርጓሜውን ወደ ሐላፊ ቃል ተመልሰዋለች እያለን ነው የወደፊት ለምሳሌ የእኩሉ ማለት ይበላል ነው ለም ከገባይ ለም ያኩል ከተባለ አልበላም ነው ባለፈው ጊዜ አልበላም ወደዛ ታዞረዋል ግን አከለካል ሐላፊ ቃል ነው በላ ማለት ነው ያው ለበላ ነገር ነው ገና ወደፊት ይበላል አይደለም አከለ ከሆነ ያኩሉ ከሆነ ግን ይበላል ወደፊት ነው የሚያመለክተው አሁን ጀምሮም ሊሆን ይችላል ግን ለም ከገባችበት ባለፈው ጊዜ አልበላም ለም ስለዚህ የሊዱ ወለደ የሊዱ ወለደ ይወልዳል ነበር ይወልዳል የነበረውን ቃላት ለም ስትገባበት አፍራሽ ሆነች በስኩን አስነበበች አያችሁ ለም ያሊድ ዳሉ ስኩን ነው ወለም ዩላድ አሁንም ዝጋ ዳሉ ስኩን ነው ተሰክነዋለች ብለናልና እንደገና ቃላቱ ትርጉሙን ተቀይረዋል ወደ ሐላፊ ቃል አልወለደም አልተወለደም እንላለን ነው እዚህም ለሜንጁስ አልተነጀሰም ነው የምንለው ይሄን ከሆነ ውሃው ቆሻሻ ቢገባበት አልተነጀሰም ያው አይነጀስም ያን ብዙ ጊዜ ምን ተረጉመው ያ ወደፊት ነገር ቢያጋጥመን አይነጀስም ለማለት እንጂ ማዕናዋ ዙሮ ዙሮ ወደ ሐላፊነት ተቀይረዋለሽ ነው ስለዚህ ፊዕል ሙዳሪዕን አፍራሽ ሆና ትገባለች ተሰኩነዋለች ጊዜውን ከአሁን ወይም ከወደፊት ወደ ሐላፊ ቃላት ተወስደዋለች ነው ለሚህሚል الخبث ከዛ በኋላ የሚጨምር አለ መሰለኝ አንዳንድ ኪታቦች ይሄን ያልጨመረም اذا بلغ الماء قلتين اذا كان الماء قلتين بقلال هاجر من ነገር አለ አንዳንድ ኪታቦች ላይ ማለት ነው ቁላል መስፈሪያ ማን ወይም እንስራ ወይም ጋን ማለት ነው ይቺ ሃጀር መስፈሪያ ታዋቂ ነበረች تقيد القلال في بعض الروايات بهاجر ተገኝቷል ሃጀብ ሀ ነው ሀ እንደተረጉት ያው ሀገር ነው እና በዚህ ቦታ መገለጹ ወይም መታሰሩ ያው ታዋቂ ስለሆነ ነው ታዋቂ መስፈሪያ ነገር በየትኛው ሀገር ይጠራልና ነው طيب ሃጀር የሚለው ቀሪቱም ሚንቁረል መዲና በመዲና አካባቢ ከሚገኙ ገጠሮች አንዷ ነች ይላል ሃጀሪ ይሉታል ዘወርዛ የሚጠጋው ሰው ወይም ሃጀሪ ይሉታል ቂያሱ ሃጀሪ ነው ይላል ያለቂያ ሲሆን ሀጀር ሃኡንሳ ይስቡታል ይላል አላየ ሐል ቁለተይ ከደረሰ ውሃ ነጃሳን የመቋቋም የመከላከል አቅም አለው ውሃው ብዙ ነውና ቆሻሻ እንኳን ቢወድቅበት ሟምቶ ይጠፋል ላይ አስሩ ማለት ነው ምንም ነገር ሊያደርስበት አይችልም ምናልባት ከለሩ ካልተቀየረ በቀር ትናንት ያልነው ማለት ነው እንግዲህ اذا بلغ الماء قلته ሁለት ቁላ ከደረሰ ቆሻሻ ቢገባበትም አይነጅሰውም ሟምቶ ማንነቱ ስለሚጠፋ الا اذا غيره ከለሩን ጣሙን ጣራኑን ቢቀይረው እንጂ ከቀየረውስ ያው ይነጀሳል ነው የምንለው እዚህ ጋር ግን ቁለተ ከደረሰ አይነጀስም አይሸከምም ስንል ከዛ ያነሰው ቆሻሻ ከገባበት ተአፍር ያደርግበታል ስለዚህ ይነጀሳል ማለት ገና በመወደቁ ተነጅሶ ቁጭ ከዛ ካነሰ ነው እሺ እዚህ ጋር እንግዲህ ዑለማዎች ይሰጡት እናያለን ማኡ ውሃው ትንሽ ከሆነ ይነጀሳል ብዙ ከሆነ አይነጀስም ይላሉ ሁላቸው ትንሽ ውሃና ብዙ ውሃ የሚለውን በምንድነው የምናቀው የምናቀው ይሄው ቁለተይ ከደረሰ ብዙ ውሃ የሚባለው ደርሷል ከዛ ካነሰ ትንሽ የሚባል ውሃ ነው ማለት ነው ይነጀሳል ይሉ ነው ከፊሎቹ ደግሞ በዛ አይደለም ውሃ እንደ ባህር ነገር አለ የተወሰነ ባህር ነገር አለ ገብተን ጫፉን ስንነካው ለምሳሌ በርሜል እንበል ጫፍ ላይ ስንነካው ጫፉ ይወዛወዛ ወደ ማሩ ግድግዳው ላይ ይወዛወዛል ከተወዛወዘ ውሃው ትንሽ ነው ይባላል ከዳር ላይ ሲቀሩ ዳር ያለው ካልተነካካ ካልተንቀሳቀሰ ውሃው ብዙ ይባላል ይላሉ በዚህ የሚለኩ ሰዎች አሉ አቡ ሐኒፋ በተለይ ይሄን የሚሉ ወለዚ اذا حركت ناحيه منه تحركت النجاسه الاخرى ጫፍ ላይ ያለችው ነጃሳ የምትንቀሳቀስ ከሆነ ውሃው ትንሽ ነው ማለት ነው ጫፍ ላይ ሲነኩት ጫፍ ላይ ያለው ነጃሳ ካልተንቀሳቀሰ ውሃው ብዙ ነው ማለት ነው አሉ طيب ኢማሙ ሻፊዒ ኢማሙ አህመድ ሐናቢላዎች ቁለተይ ከደረሰ ውሃው ብዙ ነው እንላለን ከቁለተይ ካነሰ ትንሽ ነው ይነጀሳል እንላለን አሉ ኢማሙ ማሊክና ዛሂሪያ የሚባሉን ዳውድ ዛሂሪ እነ ኢብኑ ሐዝም የመሳሰሉት ደግሞ እነ ሼክ ሁሳም ሰሚያ ሁሉ አሉበት ይላል ኧረ እንደው መሐመድ ኢብኑ አብዱል ወሃብ ሁሉ ይዘውት የተጓዙት ውሃ የሚባለው ነገር ነጃሳ በመውደቁ ብቻ ሊነጀስ አይችልም ይላሉ ውሃ ቆሻሻ በወደቀበት ሰዓት በመውደቁ ብቻ በመግባቱ አይነጀስም ነገር ግን اذا تغير احد اوصاف الثلاثه ከሶስት ባህሪው አንዱ ከተቀየረ ይነጀሳሉ አያችሁት ቁለተይንም ሳይደክሙ ወይም ደግሞ ጫፉን ስለኩ ጫፉ የሚለውን እንትተው ቆሻሻ በመግባቱ ውሃ አይነጀስም ከሶስት ባህሪው አንዱ ካልተቀየረ በስተቀር طيب ስለዚህ ምን ወስደው አሁን ምንድነው ان الماء اذا لم تغيره النجاسه ነጃሳ ገብቶ ካልቀየረው አይነጀስም ከቀየረው ከሶስት ባህሪ አንዱን ይነጀሳል ነው የምንለው طيب እዚህ ጋር ተያይዞ አንድ ነገር ላንሳላችሁ ያው ጅን ይገለዋል መቼም ማብራሪያ ከበዛ አሁን በያራ የሚባል ነገር ይሄ ሽንት ቤት መጣው ይወስዱና ያጠራቅሙታል ሌላ ቦታ ከዛ ደግሞ ያጣሩታል ማጣሪያ አለው አይደል አሁን አጣርተው የበለድ ውሃ የሚባለው እንግዲህ አውሮፓዎችን አላቀም እንግዲህ ሳውዲ አረቢያ አለ ይሄ ነገር አጣርተው እንደገና ውሃውን አይጠጣም እንጂ ብዙ ጊዜ ለጥቅም ያውሉታል ሻይም ሊፈላበት ይችላል አንድ ነገር ሊሰራበት ይችላል ይሄን በተመለከተ አሁን ምን ትላላችሁ አስሉን ሽንት ቤት ነው ከዛ ወስደው አጽድተው ምን አጥርተው ውሃውን ብቻ ቁልጭ አድርገው አመጡት እንጠቀመው ወይስ መጠቀም አንችልም እዚህ ጋር በርካታ ዑለማዎች ተሰባስበው ተወያይተው የሰጡትን አቋም አስቀምጧል ሰውየው مع الكثير المتغير بنجاسه ብዙ ውሃ ነጃሳ ገብቶ ከነጀሰው ያው ከቀየረው ይነጀሳል ብለናል እሱ እንደገና የጥሁሩ اذا زال تغيره بنفسه በራሱ ውሃው ያን ከለሩን ቀይሮ ወደ ውሃ ከመጣ እ ይጠሃራል ወይም ደግሞ የሆነ ነገር ጨምረውበት ኬሚካል ነገር ማለት ነው ኬሚካል ጨመሩና ያንን ቆሻሻ የሚያጸዳና ውሃው ወደ ነበረበት ከለሩ እንዲመለስ አደረጉት ወይ ውሃው ታግቶ ሲቆይ ሻግቶ ከለሩን ቀይሮ ነበረ ሊገባም ይችላል ከዚያ በኋላ ፀሐይ በስቶ ፀሐይ ሲመታው ሲመታው ሲመታው ወደ ጥሩነት አጠራው ውሃውን ማለት ነው ወይ ንፋስ እየመጣ እያነፈሰ እያነፈሰ ቆሻሻን ወሰደው ሽታው ወሰደውና ወደ ነበረበት ተመለሰ ይሄ ነገር እንዴት ይሆናል ይቻላል ከዛ በኋላ መጠቀም ይላል ነው لذلك فإن المجلس يرى طهارتها بعد تنقيتها التنقية الكاملة ሙሉ በሙሉ ካጸዱትና ካጠሩት እዚህ ጋር ችግር አለበት ካልተባለ ወደ ነበረበት ወደ ውሃነቱ ይቀየራል ይቀየራል ويجوز استعمالها في ازاله الاحداث ውዱእ የሌለው ውዱእ ያደርግበት ቆሻሻ የነካው ሰው ቆሻሻውን ሊያስለቅቅበት ይቻላል ይፈቀዳል መጠጣትም እንደሚፈቀድ ሁሉ እያሉ ነው ምናልባት ግን የጤና ባለሙያዎች ለመጠጥነት መጠቀሙ በጤና ላይ ችግር ያስከትላል የሚሉት ካለ ያ እንደገና ላዶረ ወላዶረ ምንውስ ገብተን እናነሳዋለን ይበቃ እኮ ጧሃራ በንል እንኳ ሌላ ችግር ያስከትላል ከተባለ ላ ጥያቄ ነው እንግዲህ አይታወቅም ሰረጧ ምናምን የሚተጋለ አስር ጠጥተን ሰረጧ ያስከትላል ይላል ለምሳሌ ጧሃራም ሆኖ ማለት ነው እንደዚህ ያለ ነገር ካለ ይታያል ከዛ ውጪ ግን መጠቀሙ ይቻላል ነገር ግን ይላሉ እዚሁ ላይ ምክራችን ለመጠጥ ባንጠቀመው ነፍስያችን ከት ወጥቶው ከጣርቶ መጥቶ እንደገና ጠጡ ማለት ከበድ ይላልና ከዚህ መራቁ ጥሩ ነው ከመጠጡ መራቁ ይመረጣል اتقاء للضرر وتنزها عما تستكبره النفوس وتنفر منه الطباع ብለዋል طيب ከዚህ በላይ ተተታኝ አልፈልግም አምስተኛ ሐዲስ ጥሩ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته تفضل بسم الله الرحمن الرحيم الحمد لله رب العالمين وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم لا يغتسل أحدكم في الماء دائم وهو جنب أخرجه مسلم وللبخاري لا يبولن أحدكم لا يبولن أحدكم في الماء دائم الذي لا يجري ثم يغتسل فيه والمسلم منه ولأبي داود ولا يغتسل فيه من الجنابة السلام عليكم ورحمة الله جزاك الله خيرا وعليكم السلام ورحمة الله አምስተኛው ሐዲስ من كتاب بلوغ المرام حديث ابي هريره ከአቡ ሁረይራ የተዘገበው ሐዲስ ነው አብዱራህማን ኢብኑ ሶኽር ከሚባለው ሱሐቢ انه قال قال رسول الله صلى الله عليه وسلم يا الله መልእክተኛ አሉ ነው የሚለን ምን አሉ لا يغتسل አይታጠብ ላማን በስኩን ነው لا يغتسل አይታጠብ አሐዱኩም አንዳችሁም ፊልማኢ ዳኢሚ ዘውታሪ ከሆነ ውሃ ላይ ዘውታሪ ማለት የቆመ የማይጓዝ ማለት ነው እ አረቦች ዛሬ ስራ ገብቻለሁ ሲሉ ዳወምቱ ይላሉ ዳወምቱ ይላሉ ዳወምቱ ማለት ያው ስራ መጥቶ ታግቶ ስለሚውል ማለት ነው ውሃውም የቆመ ስለሆነ ዳኢም ይባላል ፊልማኢ ዳኢሚ እቆመ ውሃ ላይ አንዳችሁ አይታጠብ ወሆጁኑቡን እሱ ጀናብተኛ ሆኖ አይታጠብ ውሃው የቆመ ስለሆነ ብክለት ያመጣል ጀናባውን ስንታጠብበት ከዛ በኋላ ውሃ ለመጠቀም እንቸገራለን ጥሩ አይመጣምና ቆመ ውሃ ላይ አይታጠብ ነው ማለት ምንድነው ውሃ ውስጥ እዛ ቆመ ውሃ ውስጥ ገብቶ አይታጠብ ነው እንጂ ቀርቶ ወስዶ ቢታጠብ ችግር የለም አخرجه ሙስሊም ኢማም ሙስሊም ዘግበውታል ሶሂህ ሰዓት ሳይጠይቅም ወሊል ቡኻሪይ ኢማሙ ቡኻሪ ደግሞ በዘገቡት ዘገባ ራሱ ሐዲሱ ሆኖ ግን ለየት ይላል ማለት ነው ላ የቡለነ አሐዱኩም አንዳችሁ አይሽና في الماء ቆመ ውሃ ላይ አለዲያ ላ يجري አሉ እንግዲህ ዳኢም የሚለውን ፈሰረው ይሄኛው ሐዲስ ሐዲስ በሐዲስ ቁርአን በቁርአን ይተረጎማል አንዱን ዘገባ ምን ማለት ነው ሲከብደን ሌላው ያብራራዋል ፊልማ ኢዳኢም ማለት አለዲ ላ يجري የማይሄድ ማለት ነው የቆመ ማለት ነው ታግቶ ተገድቦ የቆመ ማለት ነው ثم يغتسل فيه ምክንያቱም እቆመ ውሃ ላይ ከሸና ነገ ደግሞ ሆዶ ይታጠብበታል ثم يغتسل ከዛ ይታጠባል ፊሂ ውስጡ ማለት ነው ፊ ከመጣ ውስጥ ማለት ነው ውስጡ ይታጠበታል ትናንት ሸንቶበታል ዛሬ ይታጠበት ነው ብክለት ነው የሚያመጣው ወለሙስሊሚን በሙስሊም ዘገባ ደግሞ ምሁ እዚህ ጋር ወለሙስሊም ብለሽ ነቀራሽው ወለሙስሊሚን በሙስሊም ዘገባ ደግሞ ሚንሁ ፊህ የምትለውን ሚንሁ ብሎ አንብቦታል ምንድነው ለውጡ አሁን ፊህና ሚንሁ ለውጥ አለ ثم يغتسل فيما ዘው ውሃ ውስጥ ገብቶ አሁንም መታጠብ ማለት ነው ሽንቱ ሸንቶበታል እዛ ውስጥ ገብቶ ደግሞ መታጠብ ሁለት ጥፋት በሉት ወሊ ሙስሊም ሚንሁ ማለት ደግሞ ከዛም እየጠለፈ እንደሆነ ከሸናበት በኋላ የተሸናበትን ውሃ ጠልፎ ወስዶ ቀርቶ ወስዶ ቢሆን መታጠብ አይቻልም ማለት ነው ተበክሏል የቆመ ነው ወሊ አቢ ዳውድ በአቡ ዳውድ ዘገባ ደግሞ ወላ يغتسل فيه من الجنابه የሆነ ሰው ጀናባን ለማስለቀቅ ውስጡ ገብቶ አይታጠብ በሚል ዘግቧል ነው አንዱ ሐዲስ አንዱ ፈስሮ አብራርቶ በጥቅሉ ከዚህ የምንወስደው ቆመ ውሃ ላይ መሽናትም ክልክል ነው ከጀናባ መታጠብ ሙሱ ክልክል ነው የተሸናበትን ውሃ ቀርቶ ሙሱ መታጠብ ትንሽና ቆመ ውሃ ከሆነ ክልክል ነው ማለት ነው ይሄን የሚያሳየን طيب لا يغتسل لا የምትለው ቃል ናህያ ነች ከልካይ ነች يغتسل ይታጠብ ማለት ነበረ ላ ስገባ ግን አይታጠብ ታደርገዋለህ አይታጠብ ምንድነው እዚህ ጋር መስራትን ከመስራት መስራትን መተው ነህ ይባላል መተግበርም መተው እንዳታረገው ይሄ ነገር ከተባለ ነህ ይባላል طيب ስለዚህ መጅዙም መምቶ ነው ላ መናህያ من حروف الج... من حروف الجازمه ከሚሰኩኑ እንደነለም የገቡበትን ቃላት ሱኩን ከሚያደርጉት አንዷ ነች ማለት ነው ዳመ ሸይኡ የዱሙ ዳመ ሸይኡ የዱሙ ደውመን ይባላል اذا استقر አንድ ቦታ ላይ ሲጸና ይሄን አባባል እንጠቀመዋለን ነው ፈዳኢሙ ሳኪኑ አራኪድ ዳኢም ማለት አሳኪን የቆመ ማለት ነው አራኪድ የረጋ ማለት ነው ثم يغتسل ثم يغتسل ላይ ራሱ ሶስት አይነት አነባበብ አለው ثم يغتسل ثم يغتسل አንደኛው ጀዝም ነው لا يبولن ሚሮጋው ሲል ثم يغتسل ባለ ይላል ثم يغتسل ثم ان يغتسل እንደማት አን እንዳለ ተወስዶ ማለት ነው ثم يغتسل ያው ሙዳሪዕ ነው ተብሎ يغتسلም ሊነበብም ይችላል ነው طيب لا يبولن لا يبولن የምትለውም እንደዛው لا يغتسل እንደሚለው የምታሰኩን ነበረች ነገር ግን لا يبول ከيبول በኋላ ምን መጣች ላየቡለነ ምን ተውኪት ይባላል እቺ ቃላትን አክባይ አሁን ነው ምን ጥላት ነበር የሚሆነው አይሽና ነበር የሚሆነው ኑኗ ስመጣ ግን ኑኑን ኑነ ተውኪት ተቂላ ትባላለች ከባድ ቃላትን አጥባቂ ኑን ትባላለች እሷ ከመጣይ መጅዙም በሱኩን ይነበብ የነበረው ቃል ሐረካ ይሰጠውና መብል ይሆናል ላየቡለ ለና እንለዋለን ላየቡለና በውል ማለት ምን ማለት ሽንት ማለት ነው ሽንት ማለት ያው ሁለት ኩላሊቶቻችን ከሰውነታችን አጣርተው የሚያመጡት ለሰውነት የማይጠቅምና ከሰውነታችን ከሚያስፈልገው በላይ ያለን ነገር አጣርተው የሚያወጡት ነገር ሽንት ይባላል ነው طيب ያ ወደ ፊኛ ይገባል ከዛ በኋላ ተጣርቶ ማለት ነው ከፊኛ ደግሞ ወደ ሽንት ቤት ማለት ነው እሺ ከዚህ ሐዲስ የምንወስደው ዋና ቁም ነገር ቆመ ውሃ ላይ ከጀናባ መታጠብ የለብንም የሚጓዙ ውሃ ላይ ግን መታጠብ እንችላለን طيب لا في الماء الدائم ሲሉ في الماء الجارس ችግር የለም ነው መፈሙ እዚህ ጋር አይታጠብ የሚለውስ ነህዩ ክልከላው ለተህሪም ነው ወይስ ለከራሃ ነው ይጠላል ለማለት ነው ወይስ حرام ነው ለማለት ነው አይ አስሉ حرام ነው ማለት ነው ስለዚህ ቆመ ውሃ ላይ ጀናባ ሆኖ መታጠብ ክልክል ነው ነው የምንለው ቆመ ውሃ ላይ አይሽናም ብለዋል እንደዛው አይሽና መሽናት የለበትም ከሸና حرام ይሆንበታል ማለት ነው ስለዚህ ከጀናባ ቆመ ውሃ ላይ መታጠብ በተሸናበት ውሃ ላይ እንደዚሁ ከልክል ነው ነው እዚህ ጋር ግን የሚያሳየው ውሃው አነሰም በዛም ከቆመ አነሰም በዛም ነው የሚያሳየው ዛሂር ሐዲስ ውስጥ ነው አንደኛ ውሃው ይበከላል ትንሽ ከሆነ ትንሽ በዛ ዓለም ቢሆን ደግሞ ሽንትን የከለከሉበት ወይም ጀናባ የሆነ ሰው መታጠብን የከለከሉበት ተቅዲር አለል ሙንተፊዒን ያን ውሃ የሚጠቀሙበት ሰዎች ላይ ማቆሸሽ ይሆናልና ነው እንደ አህያ ገብቶ ውሃውን ጠጥቶ ሲያበቃ እዛው ሸንቶ መሄድ የለብንም የሰው ባህሪ ያህያ ባህሪ ነው ስለዚህ ቀርተን ወሰን መጠቀም በውጭ ሄደ መታጠብ ችግር የለም እዛው ላይ መበከል ግን ለነገ እንዳያገለግል ማድረግ ነው ከዚህ አንፃር ተከልክሏል ነው እሺ እዚህ ጋር النهي عن البول መሽናት የተከለከለበት ወይም መታጠብ ቆሞ ውሃ ላይ የተከለከለበት ليس على اطلاقه اتفاقا ይላሉ ያለ ገደብ እንደው ሁሉም حرام ነው ማለት አይደለም በጣም ብዙ ትልቅ ሀይቅ ከሆነስ ይሄ ነህ አይመለከተውም ብለዋል ቅድም ዛይር ሐዲሱ አነሰን በዛ የሚያሳያው ብያቸው ነበር ግን ዑለማዎች በጣም ብዙ ውሃ ከሆነ ሽንት መሸናቱ ምንም የሚያመጣው ተጽኖ ከሌለ ክልክል ነው حرام ነው ማለት አያስችለን ቢጠላ አሉ በምን ስላቸው فهو مخصص بالاجماع አሉ اجماع العلماء አለበትና በጣም ብዙ ከሆነስ ይሄ ችግር ሊያስከትል አይችልምና አሉ እንደውም እዚህ ጋር በثم ثم يغتسلوا ثم እያለ ተጠቅመዋል በثم ካመጡት ከሸና በኋላ እዛ መጠቀሙን ነው የሚያሳየው እንጂ መሽናቱ ችግር የለውም ነበር ግን ዙሮ የሚጠቀምበት ከሆነ ችግር ያመጣል ማለት ነው ያሳያል ዘገባው ይላል على اي حال አነሰም በዛም ዓለመትን መረጣ ያለምንም ጥርጥር ያለምንም ኺላፍ አንዳንድ ነገር ላይ በላጭ ነው መወሰድ ያለበት ይበቃል አይበቃም ከተባለ ያን ነገር መራቅ ነው ያለብን ሱና ነው ዋጅብ ነው ከተባለ መስራት ነው ያለብን ሁለቱም ያስከደናል ሱናም ከሆነ ይሰራል ዋጅብ ከሆነ ስለሚሰራ ግን ይበቃል አይበቃም ከሆነ ከበቃ ይሰራ ነበር ካልበቃስ ቅጣት ያመጣል ማለት ነው ስለዚህ መራቅ አለብን አሁንም እዚህ ጋር መሽናት ይበቃል አይበቃም የሚመጣ ነገር ከሆነ ለአንድየው አለ መሽናት ሁላችንም አስተማማኙን ይዘን እንድንጓዝ ያደርጋል ማለት ነው طيب እንጀምራለን ማን ነው የተመደበው አንድ ሐዲስ ንግራሽ السلام عليكم ورحمة الله وبركاته وعليكم السلام ورحمة الله أهلا وسهلا والرجل والرجل صاحب النبي صلى الله عليه وسلم قال نهى رسول صلى الله عليه رسول الله صلى الله عليه وسلم أن تغتسل المرأة بفضل الرجل أو الرجل بفضل المرأة وليغترفا جميعا أخرجه أبو داود والنسائي وإسناده صحيح طيب وعن رجل وعن رجل مالت روي عن رجل ማለት ነው ወይም ወሩየ ተዘገበ ከማን عن رجل ከሆነ ሰው ይያለ ፈረቅ ማን ነው እሱ አህመድ መሐመድ ያልተባለም አልታወቀም ረጁል ለአህመድም ለሙሐመድም ለከማልም ይሆናል ስለዚህ በምን እንወቀው ሐዲሱን ደካማ ነው የሚያደርግብን እንደዚህ ከሆነ ነገር ግን صاحب النبي صلى الله عليه وسلم ያው ገላጭ ነው ይሄ ቃላት ያ ረጁል የተባለው ሰው ምን አይነት ሰው ነው ሱሐባ ነው ታቢዒ ነው ምንድነው አይታወቅም ነበር አብራራው صاحب النبي صلى الله عليه وسلم ነብያችን ጋር ጓደኛ የነበረ ነው ሁሉ ሱሐባ ዑዱል ሱሐቦች በአጠቃላይ ለከለቀጣፊ ወሸታ የሚባል የለም ሁሉም ሐዲሳቸው ተቀባይታሉ ተብሎ ተስማምቶበታል ዑለማዎች አለቀ እዚህ ጋር ሰውየው ቢታወቅም ባይታወቅም አሁን ችግር የለው صاحب النبي ስላለ ማለት ነው طيب قال ነሃ ረሱላህ ሰለላሁ ዐለይሂ ወሰለም ያአላህ መልእክተኛ ከልክለዋል አንተ ተግተሲለል መርአቱ ሴቷ መታጠቧን ቢፈድሊ الرجل በወንድየው ትራፊ ወንድ ታጥቦ ባሰረፈው ውሃ ሴቷ መታጠብ ማለት ነው አው الرجل ወይም ወንዱ መታጠቡን ከልክለዋል ቢፈድሊ المرአቲ በሴትየዋ ትራፊ ወንዱም በሴቷ ትራፊ ሴቷም በወንዱ ትራፊ መታጠብ ከተከለከለ ምን ይበጀናል ወልይግተሪፋ جميعا وليغترفا ፋኡ ከቆመ ሁለቱም ሰዎች ማለት ነው ባልም ሚስትም ወይም ደግሞ ወንድም ሴትም ወንድምና እህትም ሊሆኑ ይችላሉ ባልና ሚስትም ሊሆኑ ይችላሉ ያው አንድ ላይ መሰባሰባቸው የማይፈቀድ አጅነብይና አጅነብያ አንድ ላይ ይታጠቡ ማለት እንዳይመስላችሁ የሚፈቀድላቸው ወንድምና እህት የሆኑ ወይም ደግሞ ባልና ሚስት የሆኑ ማለት ነው አጅነቢና አጅነቢ ያልሆን ታቀላችሁ ከዛ ውጭ የሆኑ ለማለት ነው طيب ሁለቱም በአንድ ላይ እየጠለፉ ታጠቡና አንድ ላይ እነሱ እንጂ አንድ ባሰረፈው አንዱ አንድ ባሰረፈው አንዱ መታጠብ የለባቸውም ነው የሚለው አخرجه ابو داود والنسائي ሁለቱም ዘግበውታል ሰነዱ ዘገባውም ትክክል ነው ዘገባው ሐዲሱ ሰሂህ ነው ከልክለዋል ከተባለ መከልከል ምንድነው ጦለቡል ከፊ على وجه الاستعلاء ይሄን ነገር እንዳስራዋልህ ማለት ነው የበላይነትን አሳይቶ አንድ ነገር አንድ ሰው እንዳይፈጽም መከልከል ህግ የበላይ ነው ይባላል አይደለ ነብያችን አለይሂ ሰላቱ ወሰለም አስተምሩፋቸው ወይ መመሪያቸው የበላይ ነው ይሄን ነገር እንዳቀርቡ ካሉ መተዋችን እንፈልጋለሁ ማለት ነው መራቃችን እንፈልጋለሁ ማለት ነው طيب እሺ ان تغتسل المراه مرأة ማለት ከበኒ አደም ያው ጾታን የሚያሳየው ሴት የሆነች ጾታ ኡንሳም ትባላለች መርአቱም ትባላለች ማለት ምርአቱም ትባላለች المرأة ማለት الانثى من بني ادم طيب بفضل ማለት الذي فضل وبقي بعد بعد اغتسال الرجال ወንዶች ታጥበው ካሰረፉት ላይ ሴቷ መታ መታጠብ ማለት ነው الرجل የሚለው ቃል ያው ጾታን የሚጠቁም አሁንም ወንድ የሆነ ሁሉ ረጁል ይባላል ያው ዘከር ያለው ሁሉ ጀግናም ሆነ ፈሪም ሆነ ረጁል የሚለው ይካተታል اذا احتلم وشب رجل የሚባለው መቼ ነው አቅመ አዳም ሲደርስ ነው المراه ምንላትም አቅመ ሔዋን ሲደርስ ነው ከዛ በታች ከሆነ ያው ሶብያ ሶብይ ይያሉ የሚሰጡት በአረብኛው ቃላት ማለት ነው ረጅ አንዱ ወንድ ሲሆን ሪጃል ለብዙዎቹ ነው ሪጃል ሪጃላት ከሆነ ደግሞ جمع الجمع የስብስብ ስብስብ ነው ይላል አላያ ወሊግተሪፋ ይጥለፉ የቀጨቡ ወይ ምንድነው የጠለፉ ይውሰዱ ማለት ነው ያ እሱም ወደዛ ወደ ሰውነቱ እሷም ወደ ሰውነቷ ከዛ ከገንዳው ሊሆን ይችላል ከባሌ ሊሆን ይችላል እያነሱ ይታጠቡ ነው አሁን በጥቅሉ ነብዩ አለይሂ ሰላቱ ወሰለም ሴቷ ታጥባ ባሰረፈችው መታጠብ እንደሌለበት ሴቷን ደግሞ እንደዚሁ ወንዱ ባሰረፈው መታጠብ እንደሌለበት ነው እየገለጸው ያለው ማለት ነው ታዲያ ምን ይሁን አንድ ላይ ይታጠቡ አነ الرجال والنساء ሌላ ደግሞ ابن عمر ዘገቡት ሐዲስ አለ አነ الرجال والنساء ወንድና ሴቱ ካኑ የተወደኡን ውዱ ያደርጉ ነበር في زمن رسول الله صلى الله عليه وسلم በነብያችን ዘመን ጀሚዓን አንድ ላይ አንድ ላይ ሆነው ታጠቡ ነበር አለ አሁንም ያው አጅነብይ ያልሆኑት አንዱ አንዱ ማየት ከክል የማይሆንባቸው ሰዎች ማለት ነው ሚን ኢናኢ ዋሂድ አንድ ዕቃ ላይ እንደዛ ይጠቀሙ ነበረ ስለዚህ አንድ ላይ መጠቀም ይቻላል ነው طيب እሺ نهى النبي ان يتوضا الرجل بفضل طهر المراه رواه احمد واصحاب السنن ስለዚህ ይሄ ሐዲስ ምን እናድርገው ነህዩ ክልከላው አላ ዛሂሪህ ነው ወይስ የሚሰጠው ማብራሪያ አለ ይጠላል ለማለት እንጂ ጭራሽ አይበቃም ለማለት አይደለም ነህዩ ሊተንዚህ ነው ጥሩ አይደለም ለማለት እንጂ ጭራሽ አይበቃም ለማለት አይደለም ስለዚህ ነህዩ በመጠኑ ሆኗል ማለት ይጠላል ጥሩ አይደለም እንደማለት ነው ነው አንድ ላይ መታጠባቸው ግን ይመረጣል ነው እንግዲህ አይታወቅም ቀልብ አንዳንድ ሰው ቀልቡ ደስ የማይለው ሰው አለ ሰው በታጠበ መታጠብ አንድ ስታጠብ ግን ያው ያየው ስለሆነ ብዙ አይከብደውም ይሄን ያሉበት ምክንያት ብዙ ምክንያት አላየሃል መጨረሻ ላይ የወሰዱት አቋማዎች አላ ظاهره እንትናህዩ ለተህሪም ነው አንልም ለተህሪም ነው አንልም ነው ለዚህም ደግሞ ሌላ የሚያመለክት ሐዲስ ስላለ ነው ሌላ اغتسل بعض ازواج النبي صلى الله عليه وسلم في جفنه فجاء النبي صلى الله عليه وسلم ليغتسل منها ሚስቶቻቸው ታጥበው እዚሁ አለ እንደ አ ወደፊት የሚመጣው ሐዲስ አለ ወደፊት የሚመጣው ሐዲስ የበለጠ ያብራራዋል ግን ሰዓታችን ስላለቀ አብረን ጀምዑን ያን ጊዜ እንነጋገር እንግዳስ የሚቀጥለው ሳምንት ኢንሻአላህ ሰባተኛው ሐዲስ ራሱ ይሄን ሐዲስ ስለሚያብራራው አብረን የምናየው ይሆናል የዛ ሰው ይበለን በእኔ በኩል ጨርሻለሁ ያልገባችሁ ቃላት ካለ መጠየቅ ይቻላል ነው